ሊስማት ይችላል አይደል? ለምን መሐሪሙ ናት። እሷም አጎቷም ብትስም ይፈቀድላታል። ለምን መሐሪሟ ነው፣ ልታገባው አይፈቀድም። የአጎቷን ወንድ ልጅ ግን መቀበል አንድ አካባቢ ቢያድጉ አንድ ቤትም ቢያድጉ በጣም ቢቀራረብ እነሱም ቢያሳድጓል አብረን አድገን አንድ ቦታ ላይ አድገን አብረን አፈር ፈጭተን አይባልም። የለም ሸሪዓው ክልክ ተግባባናል። እኛ ባህል ግን ያ አላህ በጣም ይከብዳል። ያጎት ልጅ ያጎት ልጅ ጭራሽ ላይፈላለጉም እኮ የሚችሉ አሉ። አንድ ላይ ተኝተው ላይፈላለጉም ይችላሉ። ግን በእንደዚህ አይነት አይደለም ራሱ ሁክም ሲሰጥ ናድርን አይደለም ሸሪዓውን በሸሪዓው አይፈቀድም። ሸሪዓውን እንጂ ክስተቱን ብቻ አይደለም የምንለው። ላተጁዙ አይፈቀድም። ሙሳሳሐቱ ኒሳ ሴቶችን መጨበጥ አይፈቀድም። ገይረል መሐሪም ቅርብ ዘመድ ያልሆኑ ሴቶችን መጨበጥ አይፈቀድም። مطلقا በምንም አይነት መልኩ مطلقا በምንም አይነት መልኩ መጨበጥ አይፈቀድም። ሰዋውን እኩል ነው። كن ቢሆኑ ሻባትን ወጣት ሴቶችን ቢሆኑ أم عجائز አዛውንቶችን ቢሆኑ አይፈቀድም። አዛውንቶችን ቢሆንም አይፈቀድም። أجنبي ሴት ሆና በጣም ትልቅ ሴት የሆኑ ሴት ሊገበት አይፈቀድም። سواء ያው ነው ሐራምነቱ كن ቢሆኑ شابات ወጣት ወጣት ሴቶችን ቢሆኑ أم عجائز ወይም አዛውንቶችን ቢሆኑ አይፈቀድም። እኩል ነው ሐራምነቱ። وسواء እኩል ነው። المصافح የሚጨብጣቸው አካል شابا ወጣትም ቢሆን አው ሼኸን ከቢረን ትልቅ ሽማግሌም ቢሆን ለነሱ ነው ደግሞ ሻበን ወጣትም ልጅ ቢሆን አው ሸይኸን ከቢረን ወይ ትልቅ አዛውንት እንዲሆን አይፈቀድም። አይፈቀድለትም። አንዲትን ሴት መጨበጥ ማለት ነው። لكل ساقطة لاقطة አይቻልም። አሮጊትን መጨበጥ ይቻላል ካለ አንዲትና አዛውንት ሴት መጨበጥ ይቻላል። ፍቃድ ቢሰጥ ማን ሊጨብጣቸው ይችላል? የእሳቸው ተመሳሳይ አዛውንት ሊጨብጣቸው እና ፍላጎት ሊኖረው ይችላል። እንዴ سواء እኩል ነው። كن ቢሆንም ሴቶች شابات ወጣት ሴቶች እንዲሆኑ አይፈቀድም። አምዓጃኢዝ አዛውንቶች እንዲሆኑ አይፈቀድም። وسواء አሁንም ሐራምነቱ ተመሳሳይ ነው፣ እኩል ነው። المصافح የሚጨብጠው አካል ሻበን ወጣት ወንድም ይሁን አው ሸይኸን ከቢረን ትልቅም አዛውንት እንደዚህ አድርገው ነው እየዘጉ። ይሄ ሁሉ ከፊትና እንድንርቅ ነው። ይሄ ሁሉ ዝሙት ዓለም ላይ እንዳንዘፈቀን እየረከስን እንመጣለን። አንዳንዶቹ ሽልማት ላይ የሚፈቅዱ ሰዎች አሉ። ስትሸልም ሲሸልምህ ወይ ፕሬዚዳንቱ ሲሸልማት ትጨብጠው ካነ ለሐይ الذي لا ወላ ኻሪጁና ንስና ምን እንትን ተጽዕኖ ያላቸው አይደሉም ብቻ አልሐምዱሊላህ ሊማ ፊ ዛሊክ ስታነቡ ታገኙታላችሁ አለ እንደዚህ የሚፈቅድ ሰው አለ ይገርማችኋል አይደል እ ፕሬዚዳንት ሆና ኦባማ ጋር የምትገናኝ ከሆነ ጠቅላይ ሚኒስትር ሆና ነው ኦባማ ጋር የምትገናኝ ከሆነ ውጭ ሚኒስትሮች ጋር የምትገናኝ ከሆነ መጨበጥ ይፈቀድላታል ያለ አለ። ልንገራችሁ ይህን ይከብዳል አይደል? አንድ ሰው ልጅ እንደዚህ ይፈቅዳል አሊማ ትልቅ ወሰዋኡን እኩል ነው አልሙሳፊሑ መጀመሪያ አሁን አብደላህ አልሐረሪ ቢሆን አሁን የሚገርም ነው። አብደላህ አልሐረሪ አብደላህ አልሐረሪ ምን ይሻል? እሱም ስላጠፋ ነው አይደል? ሱና ላይ ያጠፋ ሁሉ ማንኛውም ተመንጥሮ ይወጣል። በቃ ማንኛውም አካል የትም ቦታ ይሁን ማንም ይሁን ምንም ወሰዋኡን እኩል ነው። አልሙሳፊሑ ጨባጩ አካል ሻበን ወጣትም ይሁን አው ሸይኸን ከቢረን ትልቅም ሽማግሌ ሊማ ፊ ዛሊክ በዚህ ምን ኸጠር ፊትና የፊትና አደጋ ስላለ ሊኩል ሚንሁማ ለሁለቱም ማለት ነው። ለሁለቱም ፊትና ስላለ በሁለቱም አካል ላይ ፊትና ስላለ በወንዱም ሴቷም ላይ ፊትና ስላለ ወቀድ صح رسول الله صلى الله عليه وسلم انه قال ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል። ከኋላ ያለውን ሁክም ያዛችሁ ሰማችሁ አይደል? لا تجوز مصافحة النساء غير المحارم مطلقا سواء كن شابات أم عجائز أي فقط ወሰዋኡን አልሙፋሲዑ ሻበን ወጣትም ይሁን አው ሸይኸን ከቢርን ትልቅም ሽማግሌ ይሁን አይፈቀድለትም። ሊማ ፊ በመጨበጥ ምን ኸጠሪል ፊትና ፊትና አለና ምን ኸጠሪል ፊትና ፊትና አለና ለኩል ምንሁማ ለሁለቱም ፊትና ነው ለጭ ወቀድ ሷሐ ረሱልላህ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም የተነገረና የተረጋገጣል እነሆ እንዲህ ብለዋል ነቢዩ ዐለይሂ ሰላቱ ወሰላም ማመሰት አልነካችም አይሻ የዘገበችው ሐዲስ አይሻ ናት የዘገበችው ሐዲስ ማመሰት አልነካችም። የዱ ረሱልላሂ ሰለላሁ ዐለይሂ ወሰለም የመላእክተኛው እጅ ነካ አታውቅም። የደምራአቲን ቀጡ በጭራሽ የሴት ልጅ እጅ ነካ አታውቅም። እጅ ትላለች አይሻ ረዲየላሁ ዐንሃ ወአርዳሃ ማመሰት አልነካችም፣ ነካ አታውቅም። የዱ ረሱልላሂ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እጅ ነካ አታውቅም። የደምራአቲን የሴት ልጅ እጅ ነካ አታውቅም። ቀጡ በጭራሽ ነካ አታውቅም። የማን ነች? የነብዩ እጅ የአጅነብይን ሴት እጅ ጨብጧል። ማካነ አልነበሩም ነብዩ ዩባይዑሁነ ቃል ኪዳን ሲገቡ ሙባያ አያደርጉም ነበር ነብዩ። ማካነ ነብዩ አልነበሩ ዩባይዑሁነ ሴቶችን ሙባያ አያደርጉም ነበር ኢላ ቢልከላም በንግግር እንጂ በቃ ዝሙትም አንሰራም፣ እንደዚህም አናደርግም፣ ተውሂዳችን ላይ እንጠነክራለን፣ እስላማችን ላይ እንጠነክራለን ብለው ቃል ይገባሉ። በምናቸው በምላስ በአንድ በንግግር ማለት ነው እንጂ ቃል ኪዳን ወንዶች እየጨበጡ ነበር ነብዩ እንደዚህ እጅ እየመቱ እጅ እየጨበጡ ነብዩን ያልፉ ነበር ወንድ ሴቶች ላይ ሲደርሱ ምን ተደረገ ተቆጠቡ በንግግር ብቻ እየተናገሩ ያልፋሉ እንደዚህ ነበር ሙባያው ضعف هذا الحديث كما ضعف حديث الموسيقى የሙዚቃን ሐዲስ ضعيف እንዳደረጉት ሁሉ ይህንንም ضعيف አድርገው አጃዙ المد ولكن الحمد لله ፈቀድ ረደት አለይህ ዑለማ ዑለማዎች ረዳቸውን ሰጥተዋል። በዚህም ዙሪያ ላይ የሙዚቃን ሐዲስ እንደዚሁ በዒፍ አድርገው ሙዚቃን እንደፈቀዱ መጨበጥንም በዒፍ አድርገው ፈቅደዋል። ኢላ ቢል ከላም ወላ ፈርቀ ልዩነት የለም በይነ ከውኒሃ በመሆኗ መካከል ቱሳፊሑሁ መጨበጧ ሴት ልጅ ቢሃኢሊን በመጋረጃም ላይ ሲጨብጠው በልብስ ላይ አው ቢዱኒ ሃኢሊን ያለ መጋረጃም ሲጨብጠው በልብስ ላይ ሲጨብጠው ያለ ልብስም ሲጨብጠው ክልክል ተግባባናል። ማካነ አልነበረም ዩባይዑሁነ ቃል ኪዳን አይግባቡም ነበር ኢላ ቢል ከላም በንግግር እንጂ ወላ ፈርቀ ልዩነት የለም። ይሄ ሐዲሱ ነው የነብዩ ሐዲስ እዚህ መካከል ነው። የዱ ረሱልላህ ሰለላሁ ዐለይሂ ወሰለም የደም ራአሲን ቀጥሎ ማካነ ዩባይዑሁነ ምንድን አልኳቸው? ሙባያ አያደርጉም ነበር ነብዩ إلا بالكلام በንግግር እንጂ أنه ነቢዩ አለ ሰላት ወሰላም ቃል እንዲህ ብለዋል። ከዛ direct speech የነቢዩ ቁጭ አድርገዋል። أنه ነቢዩ አለ ሰላት ወሰላም ቃል እንዲህ ብለዋል አሉ። ይህንን ያመጡት ማን ናቸው? እብኑ ባዝ ናቸው። እብኑ ባዝ እኮ እንትን ሐዲሱን አመጡት ላይ መጀመሪያ ደረደሩና ጠባቂ ወጣትም ይሁን ሽማግሌ የሚሆን አይፈቀድለትም ለሁሉም እንደዚሁ ምናምን አለና መጨረሻ ላይ ወላ ፈርቀ በይነ ከውኒሃ ጥፋት ቢሃ ነቢድ ሀኢን ማመተት የዱ ረሱልላህ ሐዲስ ነው ብያቸዋለሁ። ወላ ፈርቀ ልዩነት የለም በይነ ከውኒሃ በመሆኗ መካከል ምንም ልዩነት የለም። ትሳፊዑሁ ወንድ ልጅ ብትጨብጠውም ቢሃኢልን በመጋረጃም ላይ ትጨብጠው በልብስ ላይ አው ቢዱኒ ሃኢልን ያለ መጋረጃም ትጨብጠው። ሃኢል ማለት ምንድን ነው? በጓንትም ብትጨብጠው አይቻልም። በልብሷም ላይ በጀልባሟም ላይ ብትጨብጠው አይቻልም። በጀልባሟም ላይ ብትጨብጠው አይቻልም። ወላ ፈርቀ በይነ ከውኒሃ ቱፋሲሑሁ ቢሐኢልን ያለ መጋረጃም ትጨብጠው አቤዱን ሐኢልን በመጋረጃም ላይ ያለ መጋረጃም ብትጨብጠው ቢዱን ሐኢል ማለት ያለ መጋረጃ ብትጨብጠውም አይፈቀድም። የዑሙሚል አድላ ደሊሉ በጣም ጠንካራና ጠቅላይ ስለሆነ ክልከላው ጠቅላይ በቃ ሴት ልጅ ነብዩ ጨብጠው አያውቁም። በልብስ ላይ ጨብጠዋል፣ ያለ ልብስ ምናምን ምናምን እዛው ጥቅጥቅ ባይገባል። እሺ ወላ ፈርቀ ልዩነት የለም በይነ ከውኒያ ትፋፊው ብትጨብጠው ቢሃኢል በልብስ ላይ ብትጨብጠው አው ቢዱኒ ሃኢል ያለ ልብስም ብትጨብጠው ዊዛውት ማለት ነው ቢዱኒ ማለት ነው لعموم الأدلة دليل ጠቅላይ ስለሆነ ወሊሰድ ዘራኢዕ ዘራኢዑንም ለመዝጋት ከወዲሁ ጎዳናውን መንገዱንም ለመዝጋት አልሙፍዲየቲ አድራሽ ሆነች ኢለል ፊትና ወደ ፊትና የምታደርስ የሆነ መንገድ ከወዲሁ ለመዝጋት ማለት ነው። ዝሙት ላይ ዳይሬክት እኮ አይወደቅም አይደል? መጀመሪያ ምንድን አለ? كلام አለ፣ سلام አለ፣ እኪታም አለ፣ وعد አለ፣ ሪቃ አለ። ከዛ መጨረሻ ላይ ነው ዝም የሚወጡ። ይህንን ሁሉ ከወዲሁ ለመስጋት ነው የተደረገው። እንታሃ እዚህ ይጠናቀቃል። ኢብኑ ባዝ ረህመቱላህ አለይህ ንግግራቸው መጅሙዕ አልፈታዊ ላይ قال ሼክ መሐመድ አልአሚን አሽንቄጤ ረህመሁላህ መሐመድ አልአሚን አሽንቄጤ እንዲህ ይላሉ። ሲተፍሲር ተፍሲራቸው ላይ እንዲህ ይላሉ። አድዋኡል በያን የሚባለው ኪታባቸው ላይ ሱብሃንአላህ ወላሂ አሰሩሁ ሚን ወራኢሂም ፊማ አጅብ ናቸው። እኒህ ሞሪታንያዊ ናቸው። መሐመድ አልአሚን ሽንቂቲ መዲና ዩኒቨርሲቲ ውስጥ ሲያስተምሩት የነበሩ ታላቅ ዓሊም ናቸው። ባላ አቡል በያን ተፍሲር አልቁርአን ቢልቁርአን አላቸው። አንድ ታላቁ የአህሉ ሱና ተጽዕኖ ያላቸው ታላቅ ሸፍኒ እንደነ ኢብኑ ባዝና እንደነ ሼኹል አልባኒ እጅግ በጣም ዓለም ዑለማ ዑለማም ልብ ውስጥ ገብተዋል። ኡማው ልብ ውስጥ ሰጠው ገብተዋል። እያንዳንዱ ሁሉ ሰው ዒልም ቢልዒልም የእውቀት ህፃን የሆነ ሁሉ ትልቁ ዓሊም አሁን ትልቅ የምትለው የሸበቱ ታላቁ ዓለሞች የምትላቸው ህፃናቶች ነን ነው የሚሉት። እነማን ሴት እነማን ሴት እነ እብኑ ባዝና እነ መሐመድ አልአሚን ሽንቄቴ እነ ሼኹል አልባኒ ሴት هؤلاء الأجلاء የምድር ጌጦች የምድር ከዋክብቶች ናቸው ረሕመቱላሂ ዐለይሂ ወኢማ ማማተት ኩቱቡሁም ወዓቂደቱሁም ወሱነቱሁም ወሸጃዓቱሁም ወከረመቱ ወከራመቱሁም ማዕና አብሮ ይጓዛል ለግምጃ ቃለ ሼክ መሐመድ አልአሚን ሽንቅጥ ረሒመሁላህ ፊተፍሲሪ አዘኡል በያ የሚባለው ኪታባቸው ላይ ስድስተኛው ቮሊዩም ስድስት መቶ ከስድስት መቶ ሁለተኛው ገጽ እስከ ስድስት መቶ ሶስት እንዲህ ይላሉ። ኢዕለም እወቅ ይላሉ እወቅ አነሁ ላየጁዙ አይፈቀድም ሊረጁል ለወንድ ልጅ አይፈቀድለትም አላጅነቢ አጅነብይ ለሆነ ወንድ አይፈቀድለትም ማለት አዩሷፊ ሐመርአተን አንድ ሴት ልጅ ሊጨብጥ አይፈቀድለትም። አጅነብየትን አጅነብይ የሆነችን ሴት ሊጨብጥ በጭራሽ አይፈቀድለትም። የነብይ ተምይር ከሱ የራቀች ማለት ነው። በዘር ያለመ ወቅ አነሁ ጉዳዩ እንዲህ ነው። ላይጁዙ ሊረጁል ለሰው አይፈቀድለትም አጅነቢ አጅነቢ ለሆነው እንዳይፈቀድለትም አልዩፋቲሃ ሊጨብጥ እምርአተን አጅነቢየተን አጅነቢየተን ምንሁ የራቀች ሴትን ሊጨብጥ አይፈቀድም። አጅነቢየ ሴትን ሊጨብጥ አይፈቀድለትም። ወላ የጁዙ ለሁ አይፈቀድለትም አየመሰ ሸይኡን አንድን ነገር ሊነካ ሚን በደኒህ የእሱ ሰውነት ሸይአን የሆነን ነገር ሚን በደኒሃ ከሷ ሰውነት የግድ በእጅ መጨባበጥ ብቻ አይደለም። መንካት አይፈቀድም። በጉንጭ ማስነካት አይፈቀድም። ሰውነት የግድ እጅ ለእጅ ብቻ ሐራም አይ ብዙ ጊዜ እውነታችሁ ነው። ወላሂ እኔ ብዙ ጊዜ የተረዳሁት ነገር አለ። እያንዳንዱ ነገር ይሄ ነገር ክልክል ነው ሲባል ይሄንኛው እኔ ብዙ ባለፈው አንድ ያየሁት ነገር ምንድነው ፎቶ ክልክል ነው አለ። ይሄም ቢሆን ይሄን እያንዳንዱ ነገር መዘርዘር አለበት እንዴ? ለሐውል እኛ እኮ አሁን ሙሳፋሃ ብለው የተናገሩት ለምንድን ነው? ሙሳፋሃ ላይ ብቻ እንሄድና መጨባበጥ ክልክል ነው። አዎ በትከሻ ግን መነካካት ችግር የለውም ልንል እለቱ ከገባን ገባን በቃ ለምን ተከለከለ? ምክንያቱ ምንድን ነው? አላ ለዕላ إذا عرفنا العلة عرفنا الحقيقة وأنه مستوي جبانا ያለማወቅ አነሁ ላይ ጁዝ አይፈቀድለትም ለረጅል አጅነቢ ለአንድ አጅነቢ አይፈቀድለትም አዩሳፊሐ ምራአተን አንድ ሴት ልጅ መጨበጥ አጅነቢ የተሚንሁ ሩቅ የሆነች የት ሀገር የተወለደች ማለት ነው እ ሩቅ የሆነች ሴት አጅነቢ ማለት ምን ማለት ነው ሊያገባት የሚችለው ማንን ይመስል ከምን ልጅ ይነሳል? መጀመሪያ አቅርብ ከሆነው ተነሳል። ከዛም በኋላ ያለው ምን ባቢል አውላ ስለሆነ ያክስት ልጅና ያጎት ልጅ እሺ፣ የአባት ወንድም ልጅ ነው የአባት እህት ልጅ ወይስ የእናት እህትም ልጅ የእናት ወንድም ልጅ ይገባል? ሁሉም የአክስት ልጅ ለምሳሌ ያንተ እናት ልባባ የእናት እህት ፋጡማ የፋጡማ ልጅ ደግሞ ዘይነብ የምትባላለች እሷ ጋር አብራችሁ አድጋችኋል። አንድ ላይ እየበላችሁ፣ አንድ ላይ እየጠጣችሁ፣ አንድ ላይ ተምራችኋል። ሐራም ትሆናለች እሷ እ አረ ዘቢባ ሐራም ትሆናለች። እነዛ እኮ ነው የሚለው ቅርብ እኮ ነው። አንድ ላይ አድገን አሁን ራሱ አትጨብጡ ስትል ሙሳፋ አታድርጉ ሳይሆን ሲባል ምን ይባል? የአጎቴ ልጅ እኔ እኔ ልፈልገው እኔ አጎቴ ልጅ ልፈልገው? ኧረ በጭራሽ አብረን እኮ ነው ያደግነው። አንድ ላይ እኮ ነው ያደግነው። አፈርሐይተን አንድ ላይ እሱንማ አልፈልገውም እኔ አልፈልገውም። ስለዚህ መጨበጥ እችላለሁ። አልጨብጥህም ብለው ደግሞ ምን ይሉኛል? ይጠሉኛል። ይህን እኮ ነው እህቶቻችን የሚሸወዱት። እኛ ራሱ የምንሸወደው በዚህ ላ አዲኑ አውላ ወላሂ ثم ወላሂ اطلب المحبة من الله كالله ፍቅር ተስፋ አጎትህም ይሁን ማንም ሰው የሰው ልጅ ልብ በማን እጅ ነው? በይነ ኡስቢ አይረብ በአላህ ሁለት ጣቶች መካከል የሰው ልጅ ልብ። ወላሂ ዛ ጠለብተል መሐበተ ሚንናሲ ቢሽራእ ዲንህን በመሸጥ ዲንህን እንደፈለግክ በመጫወት ፍቅርን ከሰዎች የምትፈልግ ከሆነ አላህን እያስቀየም አላህ ይቆጣል፣ ሰውም ይቆጣል። አላህ ይዞርብሃል። ሰው ያ ሁሉ ሲያርግልህ የነበረ ሁሉ ለቆ ይጠፋል። ላ ሰውን አስቀይመህ አላህን አስደስት፣ ሁለቱንም አስደስት አቅም ካለ ችሎታው ብቃቱ ካለ ማሻአላ አስደስት፣ ሰውየውንም አስደስት፣ አላህንም አስደስት። ግን የሰው ልጅ አታስደስት። የሰው ልጅ ሁሉ ነቢዩም አላስደስት እንኳን እኔ እናንተ ሰው ተቀይሞ አላህ ቢደሰት ይሻላል። አላህን አስደስት። አላህን ካስደሰት ምን ይመጣል? እሱ ይወድሃል። የضዑ ለከ القبول في الارض ምድር ላይ ተጽዕኖ እንዲኖር ያደርጋል። ይህንን ያዝና ሰዋ ይሄ አላህ የነብዩ ፕሪንሲፕ ነው። አኢሻን አይሻን ሙአዊያ አጭር መልእክት ብቻ ጻፊልኝ አላት። አጭር ወሲያ ብቻ ካንቺ ፈልጋለሁ። ታዩ የሰማሽውን ሐዲስ ሁሉ አይደለም። ምን አለች? ምን አለችው አይሻ ረዲየላሁ ዐንሃ ፍቅርን ከአላህ ፈልግ፣ ከሰው አትፈልግ። አላህን አስደስተህ ሰዎችን የምታስ አላህን አስቀይመህ ሰውን የምታስደስት ከሆነ አላህም ይቆጣብሃል፣ ሰውም ይቆጣብሃል። ሰዎችን አስቀይመህ አላህን የምታስደስት ከሆነ አላህ ይወድሃል፣ ሰውም ይወድሃል። ሰዎችን አደራ መክረሃለሁ ማለት ነው። ይሄ ትልቅ principle ነው፣ rule ነው። ይሄ ለአንተ ለማንኛውም ህይወት ለሱናህም፣ ለአቂዳህም፣ ለአካሄድህም፣ ለትምህርትህም፣ ለጀማአህም ለሁሉም ይሄዳል። የነቢዩ principle ነው። ይችን ያዛል ምን ጊዜ ሁለቱን ማስደሰት ከቻልክ ما شاء الله والله አላህ ብቃት ሰጥቶሃል፣ ግን አትችልም አትችልም። የሰዎች ስሜት በየራሱ ይጓዛልና ለማንኛውም ይሄን ያሉት እኔ የፈለኩት ምንድነው ያጎትህም ልጅ ብትሆን ትቀ መጀመሪያ ማስረዳት ብቻ ሸሪዓችን ነው፣ ክልክል ነው። ቁርአኑ ከልክሏል፣ ሐዲሱ ከልክሏል፣ ነብዩ ከልክሏል። ነው በቃ ይቅርብን በላ አስረዳ። ዛሬ ላይ ትታኮርፍ ትችላለች፣ ወር ልትዘጋ ትችላለች። መጨረሻ ላይ ግን ትቀየራለች። አንተም ጥንካሬ አይታ ጠንካራ ትሆናለች። ይህንን ወቅ አንቺም ይህንን ወቅ ጠብቂኝ አለሽን አልጨበጠህም በይ አልጨበጠህም። ያጎት ልጅ ነው፣ አብሮሽ ያደገ ነው፣ አልጨበጠህም። ለምን በሸሪአው ክልክል ነውና በይ ዛሬ ላይ ይቀየምሻል። ሁሉም አክራሪ ሆነች ይሉሻል። ይበሉ እንደፈለጉ ጨፍሩ። አንድ ቀን ግን ያመሰግኑሻል፣ ያወድሱሻል። ኢንሻአላህ አላህ ልባቸውን ይቀይረዋል። እሺ እሺ በለዋል። ከልጇ ጋር አጥንተዋለች። አጥብተው ከሆነ የጥቢ እህትና ወንድም ይሆናል። ችግር የለም፣ መጋባትም አይፈቃም። አንድ ላይ ጠብተው ከሆነ ችግር የለም፣ የጥቢ እህትና ወንድም ይሆናል። የዘር የስጋ ዘር እንትን ሳይኖራቸው እንኳን ማለት ነው። ወላ የጁዙ ልጅና አንድ ላይ ጠብተዋል። ብዙ ቅርንጫፉ ሁሉ እሷን ተከትሎ ያለ ቅርንጫፍ ሁሉ ወደ ታችም ወደ ላይም ያለ ሁሉ ክልክል ነው። ይህንኛው ኢስቲንያትን ተዋል። ከሐዋሹ አይፈቀድም። የእሷ ወደ ላይ የሚቀጥለውና ወደ ታች የሚቀጥለው አይፈቀድም። አብርሃት የጠባው ከሷ በላይ ያሉት እሷ ጋር የተያዙት ከሷ በታች ካሉት አይፈቀድም። ሐዋሽ ጠርዝ ላይ ያለውን ተው። እህቱ ወንድሟ አጅነብዬ ነው የሚሆነው። ተግባባናል። አብርሃት የጠባሃት እህት አለች። የእሷ እህት አጅነብዬ ولا يجوز له አይፈቀድለትም አየመሰሊነካ ሸይኡን የሆነ ፓርቱ ሚን ከሰውነቱ شيئا የሆነን part የሆነን ፓርት ሚን ከሰውነቷ ወደ ላይና ወደ ጎን ወደ ላይና ወደ ጎን የጥቢ እህት አለች አይደል? የጥቢ እህትስ እሷ የምትወልዳቸው በእሷ የሚቀጠሉ ወደ ታች ያሉ አይደል የምትወልዳቸው ከእሷ የሚዘረጅ የሚወጥ እነሱ ክልክል ይሆናሉ። ከላይም ያለ ከሐዋሽ ያለው ግን አይሆን። ሐዋሽ ማለት እኮ ከታይ ወንድሟ ለምሳሌ አብራ ከጠባች እሷ ወንድ ለዚህ ነው ወንድም ነው ማለት አይደል። የእናቷን ጡት ከሆነ ነው ነው ነው ይሆናል። ምንድን ያልኳቸው አሁን ምንድን ያልኳቸው ማለት የእሷ እህት እኮ አብራህ የጠባሃት እህት እህት እኮ ማለት ከሌላ የተወለደ ካልሆነ ከእሷ እናት የተወለዱ ከሆኑማ ኮፒዎች ሊሆናሉ። ምክንያቱም እሷ ብቻ አይደለችም ማለት ያንኛውም እሱ ናት። ይኸው ምን ምን እንዳለ ታውቃላችሁ? አዋጅ ላይ አንተ አብረህ የጠባሃት እህት ትኖራለች። አብረህ የጠባሃት እህትህ ከእሷ እናት የሚወለዱ ልጆች ሁሉ እህቶች ናቸው። እሷን ብቻ ለምን ትመለከታለህ? እነሱም እኮ እህቶች ናቸው፣ ወንድሞች ናቸው። አብራህ የጠባሃት እህት የእነሱ እህቶችና ወንድሞች ከሌላ እናት የሚወለዱ ካሉ አይቻልም፣ አይገናኙምና አተገባን አይ እንዳይቀላቀልባችሁ ምን እንደሆነ ታውቃላችሁ? ሐዋሽ ያልኳችሁ ቀጠርዝና ቀጠርዝ ያልኳችሁ አንድ እናት እናትን በምትጠባበት ሰዓት አንዲት አብራህ ያደገችው ሴት ብቻ እኮ አይደለም እህትነት የእሷ እናት ያ እሷ የወለደቻቸው ሁሉ አስራ ሁለቱም ልጆች ሆኑ አስራ ሁለቱም እህቶች ወንድሞች ናቸው። እሷ አይጠየቅም። እሷ ብቻ ለምን መጣ? እሷ እሷ ጋር ጠብቻለሁ ለምን ትላለህ? እሷ የተወለደችበትን ጡት ብቻ እኮ አይደለም እሷ የተወለደች ጊዜ መጥባትን ብቻ ሳይሆን የእሷን እናት ጠብተህ ከሆነ የእሷ እናት የወለደችው ሁሉ እህቶች ናቸው፣ ወንድሞች ናቸው። ያቺ ሴት ያልወለደችው ግን አንተ አብረሃት የጠባሃት ልጅ አለ ከዚች እናት አልተወለዱም። ወንድሞች አሏት፣ እህቶች አሏት። ከሌላ እናት የተወለዱ እነሱ ምን አይሆኑም። ለአንተ እህትና ወንድም አይሆነ አተጓባነ ማለት እህት ውሷና ወንድም ውሷ ብላችሁ አለ ይጥላፍ እንዳትሉ ሐዋሽ ሆኑ አይወሰድም። እሷ በሌላ አባት የምትገናኛቸው ከሆነ ወይ በሌላ ከእናቷ ውጭ ያሉ ሌሎች እህቶች እህቶችና ወንድሞቹ አይገቡም። እህ እህ ለጋብቻ የሚፈቀድል ችግር የለም። መሳምም እንትን ማለት ይፈቀዳል። ማቆ ችግር የለም ማለት ሰውነት ይነካካ ማግባት የሚፈቀድልህን ማለት ነው። ማግባት የማይፈቀድልህን ማግባት የማይፈቀድልህን ይቻላል። ማግባት የሚፈቀድልህን ግን መጨበጥ አይቻልም። ይሄን አይደለ ጠይቅ ገልጽ ገልጽ አነሁ ላ የጁዙ እዛኛው ላይ ያምታታውባችሁ ለመጀመሪያው ጥጊው ላይ ግልጽ ሆኖላችኋል። ሌላ ሸሪዓ ይዛችሁ እንዳትሄዱ አደራ። አضاء البيان ስድስተኛው በሊ اعلم انه لا يجوز للرجل الاجنبي اجنبي ለሆነው እንዳይፈቀድም አልፋሲያ ማግባት የሚፈቀድልን ማለት ነው። ማግባት የሚፈቀድ ለሴት ልጅ ማግባት የሚፈቀድላትን ወንድ ልጅ መጨበጥ አትችልም። ሴት ልጅ ደግሞ ወንድ ልጅ ደግሞ ሊያገባት የሚፈቀድለትን ሴት ልጅ መጨበጥ አይችልም። አይፋስ ያምራአተን አጅነብየተን ነው ወላ ይጁዙ ለሁ አይፈቀድለትም። አየመሰሰው ሰውነቱ ሊነካ ምን ከሰውነቱ ሸይአን ምን ከሰውነቷ የሆነን ፓርት ሊነካ አይፈቀድለትም። ወደልሉ አላዛሊክ ኡሙር ብዙ ነገራቶች አሉ። በዚህ ላይ ደሊል እንመልከታቸው። ወደልሉ ማስረጃው አላዛሊክ በዚህ ላይ ኡሙሩን ብዙ አሉ። ብዙ ነገራቶች አሉ። መረጃዎች እንመልከት። አልአወሉ የመጀመሪያው አነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ሰበተ አንሁ ከሳቸው ተረጋግጧል። አላሁ ቃል እንዲህ ብለዋል ነብዩ አለይሂ ሰላቱ ወሰላም ኢኒ እኔ ላ ኡሳፊሑ ኒሳአ ሴቶችን መጨበጥ አልጨብጥም አሉ። ኢኒ ላ ኡሳፊሑ አልጨብጥም አኒሳአ ሴቶችን አልጨብጥም ብለዋል ነብዩ አለይሂ ሰላቱ ወሰላም። ሴቶችን አልጨብጥም ብለዋል። ከላይ ምን ብለዋል? መጀመሪያ ካነ አይሻ ምን ብላለች? ማመሰት የዱ ረሱልላሂ ሰለላሁ ዐለይሂ ወሰለም የደምራአትን ቀጡ ማካነ ዩባይዑሁነ ኢላ ቢልከላም ብላለች። ሁለተኛ ደግሞ ሐዲስ አለ እኔ ላ ኡሳፊሑ ኒሳ እኔ ሴቶችን አልጨብጥም ብለዋል ነብዩ አለይሂ ሰላቱ ወሰላም አልሐዲስ ሐዲሱ ይቀጥላል ረጅም ሐዲስ ነው ወላሁ የቁል አላህ ደግሞ ይለናል ነብዩ ሴት አይጨብጡም አዎ የነብዩ እጅ ሴት ነክቶ አያውቅም አዎ ለቀድ ካነ ለኩም በእናንተ ላይ ለቀድ ካነ ለኩም ለእናንተ በእርግጥ ሆነላችሁ የረሱልላህ በአላህ መላክተኛ ላይ ሆነላችሁ ኡስወቱን ሐሰና መልካም አርአያ ተደረገላችሁ ይለናል። ለቀድ ካነ ለኩም ለእናንተ ሆነላችሁ ተደረገላችሁ ወይም አላችሁ ፊ ረሱልላህ በመላክተኛው አላችሁ እስወቱን ሐሰና መልካም አርአያ ሞዴልነት ማለት ነው። ነብዩ ጨብጠው አያውቁም? አዎ አንጨብጥም። ነብዩ እጃቸውን እኮ አያውቁም? አዎ ፈየልዘሙና ይይዘናል እኛንም ይላል። ይህ አቡ ዑልበያን ላይ እየሰፈረ ነው። ፈየልዘሙና እኛንም ይይዘናል አላኑሳ ሲሐኒሳ ሴቶችን ላንጨብጥ አለመጨበጥ የገድለናል اقتداء به صلى الله عليه وسلم ነብዩን በመከተል ይላል ወልሐዲሱ አልመዝኩር ይህ አሁን የቀራነው ሐዲስ ኢኒ ላኡፋሲሁ ኒሳ ያለው ቀደምናሁ መወበሐን አብራርተን አሳልፈነዋል ይላሉ ሐዲስ አልመድፎ ቀደምናሁ አሳልፈነዋል መወበሐን አብራርተን አሳልፈነዋል ሱረት ልሐጅ ሱረቱ ልሐጅ ላይ አሳልፈነዋል ይላሉ ይሄ የተወሰደው ከምን ላይ ስለሆነ ነው ከአባኡል በያን ላይ የተወሰደ ስለሆነ ነው ሱረቱ ልሐጅ ላይ በደንብ አብራርቼ ነግሬያችኋለሁኝ ይላሉ ይህን የተናገሩት አህዛብ ውስጥ ስለሆነ ነው ሱረቱል አህዛብ ውስጥ ስለተናገሩት እንዳሳለፍ ነው። ይህ ሐዲስ ሱረቱል ሐጅ ውስጥ በደንብ አብራርተን አሳልፈነዋል። ሐዲሱ በጣም ጠንካራና ሶሒህ ሐዲስ ነው ለማለት ፈልገው ነው መሐመድ አልአሚን አሽንኪ ረህመቱላህ ወልሐዲስ አልመድኩር ሐዲስ አልመድኩር ቀደምናሁ መወضحን ቀደምናሁ አሳልፈነዋል መወضحን አብራርተን አሳልፈነዋል የሱረቱል ሐጅ ሱረቱል ሐጅ ውስጥ አሳልፈነዋል ክልከላም አለነህይ ክልከላም ስንናገር አለነህይ ክልክል መሆኑን ስንናገር አሉብ ሲል ማአስፈር ቢጫ ልብስ መልበስ ክልክል ነው ስንል ሙጥለቀን ያለ ገደብ ፊል ኢሕራም በኢሕራምም ጊዜ ይሁን ሐጅ አህርሞም ይሁን ወገይሪሂ ኢሕራም ባያደርጉም ለሪጃል ለወንዶች ክልክል ነው ብለን ሁክም በሰጠንበት ቦታ ላይ የዚህን ሐዲስ ታላቅነት ገልጫለሁኝ ይላሉ። አብዛዛውትን ተምዛዛ والحديث وحديث المذكور قدمناه موضحا አብራርተን አሳልፈነዋል። في سورة الحج አሳልፈነዋል። في الكلام على النهي ክልከላም ስንናገር አለነህ ክልክል መሆኑን ስንናገር ምን ክልክል መሆኑን አልልብሲል ማአሰር ተያያዥነት የለውም። አዲሱ እኛ እየቀራን ያለነው ስለ መጨባበጥ ነው አይደል? አሁን ስለ ልብስ ነው የተናገሩት። አረፍተ ነገሩ አንድ ላይ አራርተውታልና አመደ ለምንሽ እንግዲህ አልልብሲል ማአሰር እዛ ይህንን የዘረዘርኩበት ቦታ ይሄ አልልብሲል ማአሰር ማአሰር ማለት ቢጫ ልብስ ባህታውያን የሚለብሱት መነኩሴዎች የሚለብሱ ልብስ ማለት ነው። ቢጫ ቢጫ በቢጫ ልብስ ነው የሚንቀሳቀሱ ያንን ክልክል ነው ብዬ ስናገር ሙጥለቀን ያለ ገደብ ኢሕራም ሐጅ በማህረም ጊዜ ክልክል ነው። ወገይሪህ ሐጅ ባለማህረም ጊዜ ክልክል ነው። ሙጥለቅን ያለ ገደብ እዚህም ክልክል ነው፣ ሐጅም ላይ ክልክል ለማን ለሪጃሊ ለወንዶች ክልክል ምንን መልበስ ምን አይነት ልብስ ቢጫ ልብስ መልበስ። እዛ ቦታ ላይ ስናገር እኒ ላኡሳፊሑ ኒሳ ያለውን የነብዩን ሐዲስ ሶሒህነቱን በደንብ አብራርቼዋለሁ እዛ ቦታ ላይ ያሉ እምን ሱራ ፊ ሱረቲል ሐጅ ወፊ ሱረቲል አህዛብ ሱረቱል አህዛብ ላይ እዚሁ እንደዚሁ አብራርቼዋለሁ ፊ አየቲል ሒጃብ ሀዲህ ይችን አያተል ሒጃብን በምንዘረዝርበት ሰዓት ተብራርቷል። አያተል ሒጃብን እዛም ቦታ ላይ ይላል። ወከውኑሁ ሰለላሁ ዐለይሂ ወሰለም የነብዩ መሆናቸው ላዩሳፊሑ ኒሳ ነብዩ ሴቶችን አለመጨበጣቸው ወቅተል በይዓ በቃል ኪዳን ጊዜ በበይዓ ጊዜ የበይዓን ታሪክ ታውቃላችሁ አይደል? ዘመቻ ጊዜ ማለት ነው። የዛን ጊዜ ነው ሙባይዓ ያደረጉት። ዑስማን ተገሏል ስሏቸው ዑስማን ተገሎማ አንሄ ወደ መዲና አንመለስም፣ የዑስማንን ደም አንበቀላል። ኑ ቃል ግቡልኝ አሉ። ቃል ገባ ሁሉ ታህተ ሸጀራ ከዛፏ ስር ማለት ዩባይዑነከ ታህተ ሸጀራ ላይፋሲሑ ኒሳ የዛን ጊዜ ላይፋሲሑ ኒሳ ነብዩ አለይሂ ሰላቱ ወሰላም ሴቶችን አይጨብጡም ነበር። ወቅተል በይዓ በበይዓ ጊዜ የሁዴቢያም ዘመቻ ጊዜ ይሁን በማንኛውም ጊዜ ሙባይዓ ያደርጋሉ። ና ስሙን ላትሰሩ እንዲህ ላታደርጉ፣ ላትሰርቁ፣ ወላ ተዝኑ ወላ ተስሪቁ እያሉ ነብዩ አለይሂ ሰላቱ ወሰላም ሙባይዓ አስደርገዋቸዋል። በዛን ሰዓት ወቅተል በይዓ ነብዩ ሴቶችን አለመጨበጣቸው دليل መረጃ ነው። واضح ግልጽ መረጃ ነው። على أن الرجل አንድ ወንድ ላይፋቱል መርአ ሴትን ልጅ መጠበቅ እንደማይፈቀድለት ولا يمس شيئا የሆነ part ኡን መንካት የለበትም። من بدن ከሱ part شيئا የሆነን ሰውነት من بدنها ከሷ ሰውነት part መንካት እንደሌለበት ከዚህ እንወስዳለን ይላል። ግልጽ دليل لأنه لأن أخف أنواع اللمس ምክንያቱም ማለት ለአነ ምክንያቱም አነ አኸፍ እጅግ አነስተኛውና ቀላሉ أنواع اللمس ሴትን የመንካት ትንሿ ፓርት እንደው ትንሿ ክስተት አልሙሳፋሃ መጨባበጥ ከመነካካት ከመቀራረብ ትንሿ ምንድነው መጨባበጥ እሱ ተከልክሏል መጨባበጥ መተሻሸትማ እንደዚህ እንደዚህ የምትጠቀፈለ ትከሻ ለትከሻ እጁን በትከሻዋ ላይ እጇን በትከሻው ላይ አድርጎ ተቃጥቶ እንዴት ይዘግኛው ነው እና ይሄማ መጥቶ ሄዷል። በጣም በጣም ሄዷል። ትንሿ ራሱ ተከልክላለች። ሊአነ አኸፈ በጣም ትንሹ አንዋዕ ለም የመንካት እንደው መንካት ከምንለው ትንሿ አልሙሳፋህ መጠራረቅ ከዛ ውጭ ያለው እየተቃቀፉ ሰላም መባባልማ መሳሳም አለ ያማ فإذا امتنع منها ፈኢዘ እምተነዐ እምቢ ሚንሃ መጨበጥን እምቢ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም መጨበጥን እምቢ ፊል ወቅት ለዚ በዛ ጊዜ በሚያስፈልግበት ሰዓት እንደው መጨባበጥ በሚያስፈልግበት ሰዓት በቃ ሙባያአ ተብሎ በቃ እንደው ቢፈጠር ኖሮ በዑዙር የሽልማት ጊዜ አይደለም ይፈጠር ከባለስልጣን ጋር ስትገናኝ አይደለም ይፈቀድ። እንደው ቢፈቀድ ኖሮ መቼ ይፈቀድ ነበር? በሙባያአ ጊዜ ይፈቀድ ነበር። ቢፈቀድ ኖሮ ቢፈቀድ ኖሮ في الوقت الذي يقتضيها فإذا امتنع منها መጨበጥን እንዲህ ካሉ ሰለላሁ ዐለይሂ ወሰለም في الوقت الذي በዛ ጊዜ يقتضيها በሚያስፈልግበት ጊዜ በሚያስፈልግበት ሰዓት ወሆ ያ የሚያስፈልግበት የሚያስፈልግበት ሰዓት ደግሞ ወቅቱል ሙባይዓ የቃል ኪዳን ጊዜ ማለት ነው። የዛን ጊዜ ነብዩ እንዲህ ማለታቸው ደለ ይጠቁመናል። ዛሊከ ይህ መጨበጥ አላ አነሃ ላ ተጁዝ እንደማይበቃ ይጠቁመናል። ነብዩ መዲና አለመጨበጣቸው በሩዋያ ሐዲስ ያለመጨበጣቸው ዋና አስፈላጊ አንገብጋቢ ቦታ ሆኖ ሳለ አለመጨበጣቸው ደለ ይጠቁማል። ይሄ ዛሊከ አላ አነ ሐላተጁስ እንደማይፈቀድ ወለይሰ ለአሐድ ለማንም አይፈቀድም። ሙሐለፈቱ ሰለላሁ ዐለይሂ ወሰለም ሊአነሁ ምክንያቱም ነብዩ ወል ሙሸሪዕ ህግ አውጭ እሳቸው ናቸው። ለኡመቴ ለኡመታቸው ህግ አውጭ እሳቸው ናቸው። ሊአቅዋሊ በንግግራቸውም ህግ አውጭ እሳቸው ናቸው። ወአፍዓሊ በድርጊታቸውም እሳቸው ናቸው። ወተቅሪሪ ዝም ብሎም በማለት ተቅሪር ማለት ነብዩ አለይሂ ሰላቱ ወሰላም የሆነ ነገር ሲሰራ ያዩና ዝም ይላሉ። ተውት የማይሉም አድርጉም አይሉም። ዝም ማለታቸው ምንን ይጠቁማል? ምን ይጠቁማል? ተቅሪር ይባላል። የሸሪዓ አንደኛው ምንጫችን ነው። ተቅሪር ማለት ዝም ብሎ አሳለፋቸው ነብዩ አለይሂ ሰላቱ ወሰላም لأنه ነብዩ አለይሂ ሰላቱ ወሰላም هو المشرع ሙባይዓ ቃል ሙባያ ይህን ላታደርጉ ይህን ላታደርጉ ይህን ላታደርጉ ይባላል። ነብዩ ሙባያ ለነብዩ ሙባያ ገብቼላችኋለሁ ይላል ሷሐቢዩ። ምን ልታደርግ? በኢስላሜ ላይ ልጠነክር፣ ዳዕዋ ላይ ጠንካራ ልሆን፣ ሶብር ላደርግ ሙባያ አድርጊያለሁ ለነብዩ ይላል። ሙባያ ደግሞ አንደኛ ሁዴይቢያ ላይ ያደረጉት ሙባያ አለ የምናውቀው የዚህ ሙባያ ዕለቀ ተተሸጀረ ከዛፏ ስር ሙባያ ሲያደርጉ የነበረውን አውሳለች ብሎ ማለት ነው። ምን ነበር ሙባያ አሳደው እጃቸውን እንደዚህ እየተጨባበጡ ያልፋሉ። ስለ ኡስማን ብለው እሳቸው ደግሞ መጨረሻ ላይ እጃቸውን በቀኝ እጃቸው ግራ እጃቸው አማስተውታል። ሙባያ አለ። አንዳንድ እኮ አሁን እስኪ የሚባል ነገር አለ አለ አይነ እ አይነት አው አዎ በስድስተኛው ዓመት ዓመተ ሁዴ በሁዴ ጊዜ ሷል ሙባይዓው አንድ ዋናው የምናውቀው ግን ሙባይዓ አድርገዋል ከብዙ ሰው ጋር ሙባይዓ አድርጋል ነው ነክ አልተገደለም እኮ አይ የሁዴ ጊዜ ነብዩ ዑምራ ለማድረግ ወደ መካ ሲሄዱ በስድስተኛው ዓመት ማለት ነው። ከመግባታችን በፊት ይኸው የእሁድ ጦርነት ተካሂዷል። የበድር ጦርነት ተካሂዷል። ቁረይሾች ጀግና ጀግኖቻቸውን አጥተዋል። ስለዚህ እኛ ድንገት ለዑምራ ብለን ስንገባ ሊያጠቁን ይችላል። ሂድና አጣራ ዑስማን ብለው ላኩት ነብዩ። ሄደ መካ ውስጥ እንደገባ ለተወሰነ ጊዜ አገጊተው አስቀሩ። በዛን ሰዓት ምን ተባለ? ተገደለ ዑስማን ተገደለ ዑስማን ተገደለ የሚባል ሸይጣንም አጡፉ። በነብዩ ጆሮ ገባ። ዑስማን ተገደለ ተገደለ ተገደለ አዎ ተገደለ። በቃ ቃል ኪዳን እንገባባ የዑስማን ደም ተበቀለ እንሄዳለን አሉ። ግን ዑስማን አልተገደለም። ያ ማለት ነው ተገሏል። የሙባያው ታሪክ ማለት ነው። አልአምር ሳኒ ሁለተኛው ምክንያት ሁለተኛው ደግሞ ሁለተኛው ሆማ ቀደምናሁ ያሳለፍ ነው። ይህ ሁሉ ማን ኪታብ ላይ እየተዘገበ ነው ብያቸዋል። አድዋኡል በያለ ሼኮች ሲገናቸው አልአምር ሳኒ ሁለተኛው ሆማ ቀደምናሁ ያሳለፍ ነው። ምን አንል መርአ ሴት ልጅ ሁላሃ መላ ሰውነቷ አውረቱን ሀፍረ ተገላል መላ ሰውነቷ መላ ሰውነቷ ጀርባዋ ብቻ ወይንም ደግሞ ሆዷ ብቻ አይደለም ክልክሌ ነው። እጇም ኩልሃ መላ ሰውነቱ አውረት ነው። የጅቡ አለያ ይወጅብባታል። አንተ ተጅብ መሸፈን አለባት። መሸፈንም አለባት። ለሰው ማስነካትም የለባት ማሳየትም የለባት። ወኢነማ ኡሚራ የታዘዘው ቢገድል በሷል አይናችሁን ስበሩ ተብሎ ትእዛዙ የመጣው ለምን መሰላችሁ? ኸውፈል ወቁዕ መዘፈቅ ስለተፈራ ኸውፈል ወቁዕ መዘፈቅ ስለተፈራ ነው። እምኑ ፊልፊትና ለፊትና ውስጥ መዘፈቅ ስለተፈራ ነው። ወላ ሸከ ይሄ ምንም ጥርጥር የለበትም። አነ በደል ሰውነትን መንካት ልልበደን ለሰውነት ሰውነትን ሰውነት መንካቱ አይንህን ስበር እኮ ተብሏል። አስቡ፣ አትመልከት፣ እጇንም እንዳታይ፣ እግሯንም እንዳታይ፣ ምኗንም እንዳታይ ተብለናል አይደል? ፈርቀህም እንዳታይ ተከልክሏል። ለምን ተከለከለ? ይሄ ከተከለከለ መጨበጡ ሱብሃንአላህ ምን ያክል በጣም ተቀራርበዋል እኮ ማለት ነው። አንተ አይናችሁን ስበሩ እየተባል መጨበጥ ይፈቀዳል ይላል አንድ ሰው ምን አይነት ተላዑብ እንደሆነ ይላል። ወላሸክ ምንም ጥርጥር የለም አነ በደል ሰውነት መንካቱ ሊልበደል ለሰውነት አቅዋ በጣም የጠነከረ ነው ኢሳረት ልገዚራ ስሜትን በመቀስቀስ ኢሳራ መቀስቀስ ማፍላት ማለት ነው አልገሪዛ ማለት ምንድን ነው ስሜት የውስጥን ስሜት በመቀስቀስ ከመልከታ ይልቅ መንካት ደግሞ ይበልጥ ያጥፈዋል ወአቅዋ በጣም የጠነከረ ነው ዳኤል ፈላጊ ነው ይጠራሃል ኢለል ወደ ፊትና በጣም ይጠራል ሚን ነድራ ከመመልከት ቢልአይን በአይን ከመመልከት የበለጠ በአይን ከመመልከት የበለጠ በእጅ መጨበጥ በጣም ያስፈራል። በጣም ያስፈራል። በጣም ተቀራርበዋል እኮ ማለት ነው። በጣም እጇን የልጅ እጇን ስላሴ የሰውነቷን ምንነት እንትን እያለ ወላ ሸከ ጥርጥር የለም አን መሰል በደል ሊበደል ሰውነትን መንካቱ አጥዋ በጣም የጠነከረ ነው። ኢሳረትን ለገዚ ገሪዛ ስሜትን በመቀስቀስ ኢሳራ መቀስቀስ ነው። ገሪዛ ማለት ደግሞ ስሜት ማለት ነው። የወሲብ ፍላጎት ወአቅዋ እንደዚሁም ጠንካራ ነው። ዳዕየን በመጥራት በኩል ኢለልፊትራ ወደ ፊትና በመጥራት ጠንካራ ነው። ምን ነብራ ከእይታ ቢልዓይን በአይን ከመመልከት የበለጠ ወኩሉም ፊት ማንኛውም ሐቅ ተናጋሪ ሰው ሐቅ ተናጋሪ እንደው ለሸሪዓው ግልጽ ሆኖ የሚንቀሳቀሰው ሁሉም ፊት ማንኛውም ግልጽ የሆነ ግልጽ የሆነ ዓሊም ያዕለሙ ያውቃል ፊሃ ተዛሊክ የዚህን ትክክለኝነት ይገነዘባል። ሴት ልጅ ሴት ልጅ ይጠብቅ አይልም ወላሂ እንደ ዓቂል አይለውም እንደ ዓሊም አንድ ገያራ ያለበት ዓሊም አይደለም። ብሎም ከሆነ ተሳስቷል፣ ሰውየውን ሳይሆን የምንፈልገው ምኑ ነው? ስህተቱን እናርማለን። ስህተቱ ዑለማዎች ናቸው ቀውጡ ያደረጉት ዑለማዎች ጽፈውበታል። እሱ ማድረግ አይቻልም። አላምር ሳሊስ ሶስተኛው አነዳሊስ ይህ መጨበጥ በሪአቱን አነዳሊስ መጨበጥ ሐራም መሆኑ በሪአቱን አንድ ጎዳና ነው። ዘሪአ ነው። ዘሪአ ነው መንገድ መዳረሻ መጨበጥ ዘሪአ ነው መንገድ ነው። እንግዲህ ለተለዙቢ ወደ ማጣጣ አልአጅን አጅነብያ አጅነብይ ሴትን ማጣጣ ተለዙ ተለዙት ማለት ምንድነው? ሴትን ማጣጣም ማለት ነው። እሷን በመጨበጥ ሊቅለት ተቆላህ አላህን መፍራት በጣም አነስተኛ ነው። ያ በአሁን ዘመን አላህን መፍራት በጣም አነስተኛ ሆኗል። ልባችን በታሳበት ሰዓት ወዲያው ለአማና አማና የባከነበት ሰዓት ሁሉም አማናውን በተወበት ሰዓት አሁን ላይ መጨበጥ ይፈቀድ ቢባል የግድ ከዚያም ጋር ትገናኛለች ተብሎ ለሐውለ ወላ ቁወተ ኢላ ወዲያኡል አማና አማናን በባከነበት ሰዓት ወአደሙ ተወሩዒ አን ከፍርሃትና ከሐራም መፍራት በሌለበት ሰዓት አነጋሊክ ይህ መጨበጥ በሪአቱን መዳረሻ ነው። የለተለብስ ወደ ማጣጣም ቢልአጅነብያ አጅነብያን መጣጣም ለቂለቲ ስላነሰ ተቅወላህ አላህን መፍራት ስላነሰ ፊ በአሁን ዘመን አላህን መፍራት እጅግ አነስተኛ ስለሆነ አደጋ ነው። ወዲያኡል አማና የሚባከንበት ሰዓት ውስጥ ነው ያለን። ወአደም ተወሮ አኒ ሪባ ከሐራምም መፍራት ያነሰበት ሰዓት ነው። አደም ማለት የሌለበት ሰዓት ነው። አተወሮ ፍርሃት የሌለበት ሰዓት ነው። አን ሪባ ማለት አኒ ሐራም ከሐራም የራቅንበት ሐራምን ያማንፈራበት ሰዓት ላይ ነው ያለነው ማለት ነው። ወቀድ ኡኽቢርና ተነግረናል مرارا ብዙ ጊዜ ተነግሮናል። وقد أخبرنا ተነግሮናል፣ ደርሶናል። أخبرنا ከሆነ ተናግረናል። وقد أخبرنا ተነግረናል። مرارا በተደጋጋሚ ተነግረናል። አነ ባዕድ አዝዋጅ ከፊል ከፊል ባሎች وقد أخبرنا ደርሶናል፣ ተነግሮናል ይላሉ ሸኹ مرارا ብዙ ጊዜ በተደጋጋሚ ደርሶናል፣ ጆሮአችን ደርሷል። ምን አነ ባዕድ አዝዋጅ ከፊል ባሎች من العوام ተራዎች ጃሂሎች ባሎች ይቀቢሉ ይስማል ኡኽተ ምርአቲ የሚስቱን የሚስቱን እህት የሚስም አለ ደርሶና ለይ ይያሉ ነው ሸፍ ማናቸው ማናቸው በመደዳ ቢነሽ እንጂ ብዙ ጊዜ በተደጋጋሚ ደርሶናል ሚራራ ይከራ በተደጋጋሚ ደርሶናል አነ بعض الازواج ከፊል ሚስቶች ከፊል ባሎች ምን العوام ተራው ከተራው ወንዶች ከፊል ባሎች ይቀብሉ ይስማሉ ኡክተ يمسون የሚስቱን ኡክተ እህት يمسون የሚስቱን ዘውጀት ይስማል عندهم ቢወዲ ኢልሸሚ አፉን በማስቀመጥ አለልፈል አፍ ነው። የባህል አስተሳሰብ የባህል አፍ ላፍ ማለት ነው። አፍ ላፍ ይታሰማል። አንዳንድ ጉንጭ ለጉንጭ የሚታሰም አለ፣ ግንባር የሚስም አለ፣ አፍ ላፍ አለ። ነው የባህል ነው። እንደዚህ የሚያደርጉ እያሉ ነው ሼህ መሐመድ አልአሚን ሲል يقبل أخت امرأتي يمسون እህት ይስማል يودع الفم አፍን በማስቀመጥ አለልፈኒ አፍ ላይ ማለት ነው ወይ ሰሙነ ዛሊክ ይህን ምን ብለው ይሰይሙታል? አተቅቢል አልሙሐረም ይህን ሐራም የሆነ መሳሳም ቢልኢጅማዕ ኢጅማዕ ሁሉ በመሰባሰብ ዑለማ ሁሉ ተስማምቶበታል። ዑለማ ሁሉ የተስማማበትን ሐራም የሆነ መሳሳም ምን ይሉታል? ሰላምን ሰላምታ ይሉታል። ምን ብለውታል? ሰላም ሰላም በላት ለምን ትመስላለህ? ያጎትሽ ልጅ እኮ ነው። የእንትና እኮ ልጅ ነው። ሰላም በይ። አሰላሙ አለይኩም መባባል ሰላምታ አይደለም በእነሱ ሰላም መባባል ምን ማለት ነው? ሰውነት ሰውነት የግድ መነካካት አለ ወይ ሰሙነ ዳሊክ ይህን ይሰይሙታል ይጠሩታል ይላል። አተቅቢል አልሙሐረም ይህን ሐራም የሆነ መሳሳም ቢልኢጅማዕ ቢኢጅማዕ አልዑለማ ዑለማዎች ተስማምተው የከለከሉትን ይህን መሳሳም ምን ይሉታል? ሰላምን ሰላምታ ይሉታል። ፈየቁሉን እንዲህ ይላሉ ሰሊም አለይሃ ሰላም በላት ይላሉ። ምን ማለት ነው ሰላም በላት ማለት? የዕኑነ ቀቢለሃ ሰላማት ማለት ነው። ሰላም በላት ማለት ምን ማለት ነው? አሰላሙ አለይኩም በላት እንዴት አደርሽ በላታል። ምን በል ማለት ነው? ሳማት ማለት ይህ እንደ ለዓረብ ራሱ የተፈተኑበት وعندنا ايضا እኛም ዘንድ አለን። ፈልሐቁ እውነታው ግን አለዚ ያ ነው ፈልሐቁ አለዚ ያ እውነታ ላሸከ ፊህ ምንም ጥርጥር የሌለበት አተባዑዱ መራቅ ነው ያለብን። እንጀሚዕል ፊተን ከፊትናዎች ሁሉ መራቅ ነው ያለብን። ወሬ ከሐራም ነገር ሁሉ ነው መራቅ ያለብን። ከሚያስጠረጥሩ ቦታዎች ማለት ነው። ማለት ገይብ ማለት የሚያጠራጥሩ ቦታዎች ማለት ነው። ከነዛ ሁሉ መራቅ ነው ያለበት ወአስባቢሃ ከመክናየቱም ነው መራቅ ያለበት ከምክንያቱም መራቅ አለበት። ፈልሐቁ ለዚ ላ ሸከ ምንም ጥርጥር የሌለበት አተባዑዱ መራቅ ነው። አንጀኒ ልፊተን ከፊትና ሁሉ መራቅ አለበት። ወረይድ ከመሐረማት ከሰበቦቹ ከአምጦቹ እና ወአስባቢሃ ከመክናየቶቹ ወምን አክበሪሃ ትልቁ ምክንያት ለምሱ ረጁሊ አንድ ሰው መንካቱ ነው شيئا የሆነን part መንካቱ ምን በደልን አጅነብያ ከሴት ልጅ ሰውነት የሆነን ነገር መንካቱ أكبر ትልቁ ደግሞ ይሄ ومن أكبرها ትልቅ የሆነ ምክንያትና ፊትና ትልቅ የሆነ ሐራም የመጠርጠሪያ ማዕከል ምን አክበሪሃ ከትልቁ part ይመደባል። ትልቅ ሰበብ ለሐራም ትልቅ ሰበብ لمس الرجل አንድ ሰው መንካቱ شيئا የሆነን ፓርት ምን በደልን አጅነብያ ከአጅነብይ ሴት ሰውነት ወዘሪዓቱ ኢለል ሐራም ወዘሪዓ ኢለል ሐራም ወደ ሐራም መደረሻ የጅቡ ወዘሪአ ኢለል ሐራም ወደ ሐራም መዳረሻ ጎዳናን ሁሉ የጅቡ ሰዱሃ መዝጋቱ ይወጣል። ከወዲሁ መዝጋቱ እንተሃ እዚህ ይጠናቀቃል። የማን ንግግር ነው? ደክሞች ነበር። የሸኩሽ እንቅጤ ነው። እንዲህ ያልቃል ይልቃል ወኺታመን ማጠቃለያ ወኺታምን በዚህ ማጠቃለያ ደግሞ የፍትማው ማጠቃለያ ማለት ነው። እሳቸው ናቸው ይህንን በቁርአን እንደገቡት የመጀመሪያ ጊዜ ተፍሲር አይደለም ወኺታምን ማጠቃለያ አይ መደምደሚያ ኮንክሉዥን አዩሃል ሙእሚኑ እናንተ አማንያን ወል ወልሙእሚናት እናንተ አማንያን ሴቶች ወደክሩኩም አደራ ላችኋለሁ ቢወስያቲ ቢወስየቲላሂ ለኩም የአላህን አደራ እኔም አደራ ላችኋለሁ ይኸው የአላህን አደራ ይሄን ያለ አደራ እላችኋለሁ እናንተ ወንዳማኞች ይታባል ወዘኪሩኩም አስታውሳችኋለሁ የትላህ ይለኩም የአላህን አደራ ነግራችኋለሁ እኔ አዩሃል ሙእሚኑ አየቱሃል ሙእሚናት ቢወስ የትላህ ይለኩም አደራ ወላሂ አዩሃ ጠለባ ወአዩሃ ጣል ወንዶችን ተማሪዎች ሴቶችን ተማሪዎች አዩሃ ጣሊቡን ወንድ ተማሪዎች ወጣሊባት ሴት ተማሪዎች ኡዘኪሩኩሙላህ በአላህ አደራ እላችኋለሁ ወሲየቱላሂ ለኩም አላህ አደራ እላችሁ ያላችሁን ነገር ይውላል ብላችሁ የቀውሌ ብሏል ቁል በላቸው ይላል ነብዩን አለይሂ ሰላቱ ወሰላም እንዲህ በላቸው ለሙእሚኒን ለወንድ አማንያን በላቸው እዘዛቸው ማለት የጎዱ እንዲ እንዲሰብሩ ምን አብሳሪህም እይታቸውን እንዲሰብሩ እዘዛቸው ወየሕፈዙ ፍሩጀሁም ብልቶቻቸውን እንዲጠብቁ እዘዛቸው ዛሊክ እንድታቸውን መጠበቃቸውና እይታቸውን መስበራቸው አስካለሁም ለነሱ የተሻለ ነውና ኢነላሃ አላህ ከቢሩን ውስጥ አዋቂ ነው ቢማ የስነዑን የሚሰሩትን ስራ ሁሉ ውስጥ አዋቂ ነው ጌታቸው ወቁል በላቸው አሁንም እዘዛቸው ሊልሙኢናት ለሴት አማንያን እዘዛቸው የጉዱድነ ለምእመናት ማለት የጉዱድነ ይስበሩ ምን አብሳሪህነ እይታቸውንም ይስበሩ ወየሕፈዙነ እንዲጠብቁ እዘዛቸው ፍሩጀሁነ ብልቶቻቸውን እንዲጠብቁ እዘዛቸው። ወላዩ ብዲነ ግልጽ እንዳያደርጉ እዘዛቸው። ዚነተሁነ ፊትና እጃቸውን ግልጽ እንዳያደርጉ እዘዛቸው። ኢላማ ባህረ ሚንሃ ከሰውነታቸው ግልጽ የሆነው ሲቀር ኢላማ ባህረ ሚንሃ ሱረቱ ኑር ላይ ሊቀብል ማያስችላል ብለው አንደኛ መረጃ የሚያደርጉት ይሄንን ኢላማ ባህረ ሚንሃን እጅና ፊት ብለው ፈጠረው። ላኪን እና አብደላህ ኢብኑ አባስ ቀውላለችና ያችን ይዘን የምንደረደረው ኢላ ማባሃረ ሚና ኢላ ማአባሃረት ነበር የሚሆነው አቀል ሲላቸዋለሁ ብዙ ነገር ሀታ በሶርቱ ማቀማመጥ በነፉ ማቀማመጥ ይለያል። ዘውቅ ያለው የነፉን አካሄድ ቀመሰ፣ የሶርቱን አካሄድ ቀመሰ። እንደዚህ ብላ ተሰሩ ያለ የሱሰይን ዛት ትኩረት ሰጥተው ፈስሯታል። ኢላ ማባሃረ ሚና ግልጽ የሆነባት ሲቀር ነው የሚሆነው። አቋሟ በኒቃቧ ላይ ቢያምር ብለው ነው የፈሰሩት። ኒቃብ ካለበሰች አህልሱና አይደለች እንዴት ነው ያለ የለም። አደራችሁ እንደዚህ አይነት አመለካከት እንዳትል የሰማሁት ነገር አለ ንቃቢስት ንቃቢስት ብቻ ነው አህልሱና ያለ የለም። በጭራሽ ከማንም አንደበት አልወጣም። ማንም አይናገርም። ማንም አላለም። እኛ በተለምጡ እናዛችኋለን። አቋም አንድ ሰው አቋሙን ይናገራል። ኒቃቡ ዋጅብ ነው ብሎ ነው የሚለው። ኒቃብ ያለበት ሚስት ግን አህልሱና አይደለም ያለ እኔ እስካሁን ማሰን አልሰማሁም፣ አላልኩም። እኔ ሲሉም አልሰማሁም። ግን እንደዚህ አይነት ወሬ ማውራት ሰውን ለማስጠላት ያስቀይማል፣ ያስጠላል። ኢላማ ባህረ ሚንሃ ግልጽ የሆነው ሲቀር ወሊየድሪብነ ወሊየድሪብነ ይጣሉ ጣል ያድርጉ ቢኹሙሪህነ ጉፍታቸውን ይጣሉ አላጁቢህነ በአንገቶቻቸው ላይ ጣል ያድርጉ ጉፍታቸው ጀላቢብ ብለናል አይደል? ሌላ ቦታ ሱረቱል አህዛብ ከዛም ጥተህ ነው መታገል። ይሄን ሱረቱል ኑርን ለብቻው ሱረቱል አህዛብን ለብቻው ገነጣጥኖ መፈሰር ይችላል። يفسر القرآن بالقرآن ቁርአን በቁርአን ነው የሚፈሰረው። ሱረት ጀላቢቢህን ጀላቢብ ማለት ምንድነው ነው ያለው በእኛ ተፍሲር ሳይሆን አላ ተፍሲር ሱሐባ አብዱላህ ብን መስዑድ ምንድነው ጀላቢን ብለው የፈሰሩት ኢስማኤል ወጥ ራስ እብኑ ተይያ ነገር ማለት ከራሷ ጀምሮ መላሱ ሰውነቷን የሚሸፍን ብሎ ነው የፈሰሩት ኢላማ ባህረ ሚንሃ ወለብዱ ይበል አለ ያድርጉ ማለት ነው ይልበሱ ቢቁቡሪህነ ጉፍታቻቸውን ማጣፊያዎቻቸውን ይጣሉ አላጅዩቢህነ አላጅዩቢህነ ማለት ምንድነው አንገታቸው በደረታቸው በሰውነታቸው በራሳቸው ላይ ይጣሉ ይልቀቁት ማለት ነው። ይቆሙሪህን አላጀይቢህን ወላ ዩብዲነ ግልጽ አድርጉ ዚነተሁነ የውስጥ ጌጦቻቸው ሁለት ጊዜ ዚነት ይኸው ዚነተሁነ እላይም ተብሏል። ዚነተሁነ ታችም ተብሏል። ፊት ከሆነ እጅና ፊት ከሆነ የታችኛው ለምን መጣ? አይደለም የላይኛው ፊትና እጅ መሆኑ ይህንኛው ዚነተሁነ አይ ዚነተሁነ ማለት ጉትቻ ማለት ነው። የታችኛው ዚነተሁነስ ምን ማለት ነው? አሁንም ጉትቻ ሁልጊዜ ጉትቻ ጉትቻ አይደለም ዚነተሁነ ፊትና እጅ ነው ላይኛው ላይ የተረጎመ እታችኛው ዚነተሁነ ጌጦቻቸውን ማለት ደግሞ የውስጥ ጌጥ የወርቅ ጌጣቸውን ማለት ነው። ነገር አይችልም። ዜነተ ዚነተሁነ ሁለት ጊዜ ነው የተጠቀሰው። እላይም ያለው ጌጦቻቸውን ጉትቻ ብለህ ከተረጎምከው እታችሞ ላይ ዚነ ላይ ይላልጉ ብለህ ሲል አሁንም ጉትቻቸውን ማለት ነው። አይደል? እንደዛ አይደጋገም። አንድ ተመሳሳይ ቃል በአንድ ጊዜ ምንም ልዩነት ሳይኖረው ቁርአን ላይ ይዘት አለው አላጣጣሙትም ነው የሚሉት ስለማንኛውም ይወጅባል ያለውም አይወጅብም ያለውም በመካከል ላይ ግጭት አለ። ያንኛው አህሉ ሱና አይደለም፣ ይሄንኛው አህሉ ሱና ነው፣ ኒቃብ የለበት አህሉ ሱና ነው ያለበት አይደለም የሚል የለም። ከአህሉ ሱና ከታላቆች ውስጥ ሸኹል አልባኒ አይወጅብም ብለዋል። ወላኪን ይወጅባል ያለውን አክሰር ልዑለማ ሂደውበታል። እዚህ ነው አጥዋሁኑ ደሊሉን ማሳምኑናል፣ ተቀብለነዋል። ማሻአላህ አክሰረ ልዑለማም ተቀብሎታል። አዛሁል አቆ ጠንካራውም እሱ ምንም ይሁን ወላዩ ብዲነ ግልጽ ያድርጉ ዲነተሁነ የጦቻቸውን ኢላ ሊበዑለትህነ ለባሎቻቸው እንጂ ጌጦቻቸውን ግልጽ እንዳያደርጉ ኢላ የውስጥ ጌጦቻቸውን የምትሉት ይሄን የውስጥ ጌጦቻቸው ኢላ ሊበዑለትህነ ለባሎቻቸው እንጂ አው አባኢህነ ለአባቶቻቸው እንጂ አው አባኢ ቡዑለትህነ ለባሎቻቸው አባቶች እንጂ አው አብናኢህነ ለልጆቻቸው እንጂ ለራሳቸው ልጆች አው አብናኢ ቡዑለቲህነ ለባሎቻቸው ልጆች እንጂ ከሌላ ተወልደው ለመጡ ግልጽ ነው አይደል? አው ኢኽዋኒህነ ለወንድሞቻቸው እንጂ ግልጽ እንዳያደርጉ አው በኒ ኢኽዋኒህነ ለወንድሞቻቸው ልጆች እንጂ አው በኒ አኸዋቲህነ ለእህቶቻቸው ልጆች እንጂ ሴቶች ግልጽ ማድረግ የለባቸው። አው በኒ አኸዋቲህነ ለእህቶቻቸው ወንድ ልጆች የእህቷ ወንድ ልጅ ቢኖር ችግር የለም ብትገልጽ ችግር የለም። አው ኒሳኢህነ ወይ ለሴቶች እንጂ ሊሳኢህን ለሴቶቻቸው እንጂ ነው የሚለው ለሴቶቻቸው እንጂ ይህን ምን ብለው ፈስረውታል? ሚካኤል ሙስሊሚን ለማለት ነው ብለዋል። ምክንያቱም ዶሚር መጥቷል። ለሴቶቻቸው እንጂ ለሴቶች እንጂ አይደለም ማለት አው ለኒሳኤ አይደለም ማለት ለኒሳኤህን ማለት ለሴቶቻቸው ሲቀር ሴቶቻቸው ማለት ምን ማለት ነው? ለሙስሊም ሴቶች እንጂ ለካፊር ራሱ መገላለጥ አይፈቀድም ይላሉ። አንድ ተፍሲር ይሄ ነው። አው ለኒሳኤህን ወይ ለመሰል ሴቶቻቸው ብለውም ፈስረዋል። ይሄንኛውም አለበት አው ለኒሳኢህን አው ኒሳኢህን ወይ ለሴቶች እንጂ መገላለጥ አይፈቀድም። ውበትን ጌጥን ማሳየት አው ማመለከት ወይ የተቆጣጠሩት እንጂ አይማኑሁን በእጃቸው ስር ላለ ባሪያ እንጂ አው ታቢዒነ ወይ ተከታይ ለሆነ እንጂ ተከታይ ይሆን ገይር ውጭ ኡሊል ኢርባ ፍላጎት የሌላቸው ይነርጃል ከወንዶች ፍላጎት የሌላቸው ተከታይ ጅሎች ማለት ነው። ጅል ምንም አላሪ ጎረምሳ ምንም ጅል እብድ ምን ዝም ብሎ የሚንቀሳቀስ ያ ችግር የለም። አታውቅም እንዴ? ይላል ምንም ፍላጎት የሌለው አይደል? ስሜት ምናምን የለም እሱ ማለት ነው። غير اولي الاربة ማለት ፍላጎት የሌለው من الرجال ከወንዶች ፍላጎት የሌለው ታቢ የሆነ ተከታይ የሆነ ተከታይ የሆነ ትርስ ማለት ነው። ራሱን በራሱ ማስተዳደር የማይችል ጅል ማለት ነው። እኛ ስንስተዳደር ጅል እንባባላለን አይደል? አዎ ያ አይደለም ጅል ያ አይደለም። ምን አይነት ጅል ነው? በቃ እብደት እብደት ውስጥ ያለ ማለት ነው። ያንኛው እሱ ምንም ስሜት የለም። غير ኡሊ غير ኡሊ الاربه ፍላጎት የሌላቸው ምን ሪጃል ከወንዶች አዊ ጥፍል ለዲነ ወይ ህፃናቶች ለኔ ባህሩ ገና ግልጽ ያልሆኑና ያላወቁ ያለይ ለኔ ባህሩ ያለይ አላ አውራት ኒሳ የሴቶችን ሰውነት ያለይ የሴቶችን ሀፍረተ ገላ መለየት ያልቻሉ ልጆች ይቀሩ አጅነብይ ልጅ ህፃን ቢሆን ችግር የለም እሱ ጌጧን ብታሳይ ማለት ነው። ችግር አለፍለት ይባላል። ወላ የድሪብነ መታ መታ ያድርጉ ሴቶች ቢአርጁሊህነ በእግሮቻቸው አይምቱ ሊዩዕለመ እንዲታወቅ ማዩኽፊነ የደበቁ ሚን ዚነቲህነ ከጌጣቸው ውስጥ ላይ የደበቁት አልበው እንዲታወቅ በእግራቸው አይምቱ። ወቱቡ ተውበት አድርጉ ኢለላሂ ወደ አላህ ተውበት አድርጉ ጀሚዓን ሁላችሁም አዩሃል ሙእሚኑን እናንተ አማንያን ለዓለኩም ቱፍሊሑን እንድትድኑ ዘንዳ ይላል። እንድትድኑ ዘንዳ ስኬታማ እንዲሆንላችሁ ዘንዳ እናንተ ሙእሚኖች ሆይ ሁላችሁም ወደ አላህ ተውበት አድርጉ። ወልሐምዱሊላህ ምስጋና ለአላህ ይገባው ረቢል ዓለሚን ዓለምን ለሚያንከባክበው ጌታ ወሰለላህ የአላህ ውዳሴና ወሰለም ሰላም የሚሆን አላ ነብይና በእኛ ነብይ ላይ ሙሐመድን በመሐመድ ላይ ወአሊ እንዲሁም በተከታዮቻቸው ላይ ወሷህቤ በባልደረቦቻቸው ላይ ወሰለመ ሰላሙም እንደዚሁ የአልብ ሰውዬ ከምን ነገር ነው ዩሱፍ አልቀረባዊ ዩሱፍ አልቀረባዊ ዩሱፍ አልቀረባዊ አሸሪዓቱ ወልሐያ ፕሮግራም ላይ አስተላልፏል። እኔ ክልክል አላደርግም ተማሪዎችና ሽልማት የሚቀበሉ ፕሬዚዳንታዊ ምናምን ነገር ጋር የሚገናኙ ይፈቀዳል ብለዋል። ያንን ታረጉታላችሁ ኢንሻአላህ። ሌሎችን የሚሰጣችሁ ነው ኢንሻአላህ። ሸሪዓው ነው ሸሪዓ ነው። ሰውየውን ሳይሆን የምንፈልገው ሸሪዓችን ግን የተለመደ አሁን አእማ ላይ የተነሳ ገብታችሁ ማንበብ